ወጣም ሀገራችን ሰላም በትውልድ ሰላምን ተነፍገን በኖርንባት ምድር ባይተዋር ተደርገን አንደበት አለፈን ፍትህ ስንጠማ በጠላቶች ተንኮል ልባችን ሲደማ አንደበት አለፈን ይህ የሙስሊሞች ብሶት የወለዳት ሶስት ሬዲዮ ድምጽ ነው። አሁን አሁን ግን መረረን፣ አሁን ግን በዛብን ስቃዩ ክደትና ኒፋቅ አብረው ሲወያዩ፣ አሁን ግን መረረን። በዛብን መከራ ዲኑን ሊያጠፋ ክደት ሲንጠራራ የሰላም ተምሳሌት የሆናችሁት ውድ መሪዎቻችን እንደምን አላችሁ? በሀገራችሁም በቤታችሁም ሰላም አጣችሁ የፍትህ ያለ እያላችሁ ድምጻችሁን ከፍ አድርጋችሁ እያሰማችሁ ያላችሁት ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? ይድረስ ሰላምታችን በግፍ በእስር ቤት እየተሰቃያችሁ ለምትገኙት ለውድ ኮሚቴዎቻችንና ወንድሞቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዛሬ ቅዳሜ የካቲት 23 ፍትህ ሬዲዮ 15ኛ ፕሮግራሟን አዘጋጅታ አቅርባለች። ሳምንታዊ ዜናዎችንና የተመረጡ ፕሮግራሞችን ይዘንላችሁ ቀርበናል። አሁን ቀዳሚ ወደ ሆነው ሳምንታዊ ፍትህ ሬዲዮ ዜና እንሸጋገራለን። ዜናውን የምታሰማን ኑር ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ ግብዣችን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮ ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን ትናንት ጁማ የካቲት 22 2005 በሀገር አቀፍ ደረጃ እጅግ ከባድ ተቃውሞ ተደረገ። ተቃውሞ በ36 ከተሞች የተደረገ ሲሆን ከዚህ በፊት ምንም ተሳትፎ ያልነበራቸው ክልሎች ተቃውሞውን በይፋ ተቀላቀሉ። ማክሰኞ የካቲት 19 ቀን 2005 የአዲስ አበባ ከተማ መስተዳደር የህግ ወጥን መጅልስ አባላት ሰበሰበ። መንግስት ራሱ የሾማቸውን የህግ ወጥ መጅልስ አባላትና አህባሾችን በህዝብ ነው የተመረጥነው በሉ፣ እውነተኛ ሙስሊም የምትሏቸውንም አሳልፋችሁ ስጡ ማለቱ ተገለጸ። በህግ ወጡ የአዲስ አበባ መጅልስ ሰብሳቢ በአቶ አህመድና በኩርፌ ቀራኒው መጅልስ ሰብሳቢ በአቶ ታደለ መካከል ከፍተኛ ጸመነሳቱ መነሳቱ ምንጮች ለፍትህ ሬዲዮ ገለጹ። አሁን ወደ ዜናዎቹ ዝርዝር እናልፋለን። ትናንት ጁማ የካቲት 22 2005 በሀገር አቀፍ ደረጃ እጅግ ከባድ ተቃውሞ ተደረገ። ተቃውሞ በ36 ከተሞች የተደረገ ሲሆን ከዚህ በፊት ምንም ተሳትፎ ያልነበራቸው ክልሎች ተቃውሞውን በይፋ ተቀላቀሉ። ትናንት ጁማ በአዲስ አበባ አንዋር መስጂድ ከ100 ሺህ ህዝብ በላይ በመስጂዱ ተገኝቶ ጁማ ከተሰገደ በኋላ ህዝቡ ተቃውሞውን በተክቢራ የጀመረ ሲሆን ድምጻችን ይሰማ፣ በቤታችን ሰላም አጣን፣ መንግስት የለም ወይ፣ ፍትህን አፈቀን፣ እኛ ኮሚቴው ነን የሚሉና ሌሎችንም መፈክሮች በከፍተኛ ቁጣ ሰምተዋል። በተጨማሪም ህዝቡ በእስር ላይ የሚገኙ የኮሚቴዎችን ፎቶግራፍ በባነር አስፈር አብራርቶ የያዘ ሲሆን ብሶቴን ይገልጽልኛል ያላቸውን መፈክሮችን በነጭ ወረቀት ከፍ አድርጎ በመያዝ ሲያሳይ የፍትህ ሬዲዮ ዘጋቢ በቦታው ተገኝቶ ያነጋገራቸው አንድ አባት ይህ ሁሉ ሰው በሰላማዊ መንገድ ተቃውሞውን አሰምቶ በሰላም መበተኑ እንዳስደሰታቸው ገልጸው አሁንም ግን በመንግስት በኩል ቀና ምላሽ መጣጣቱ እንዳሳዘናቸው ገልጸዋል። ሌላኛው ወጣት በበኩሉ ሁከት ናፋቂው መንግስት ጥያቄያችንን ለመመለስ ምን እንደተቸገረ ባይገባኝም በህዝቡ ሰላማዊነት ግን እንደተደሰተና በዚህ መንገድ እንዲቀጥል አሳስቧል። ስሟ እንዳይጠቀስ የጠየቀች አንዲት ዩኒቨርሲቲ ተማሪ የሆነች እህት ደግሞ እኛ ሁሌም ሰላም ናፋቂዎች ነን፣ ተበድለንም ጥያቄያችንን በሁከት ሳይሆን በሰላማዊ መንገድ እየገለጽን ባለንበት ሁኔታ ሙስሊሙን ማህበረሰብ እያሰቃየና እየጨቆነ ያለው መንግስት ግን ሰላማዊነታችንን እየተፈታተነው ነው። ሰሞኑን ሚዲያ ጭምር ምጃውስ ዳለው እያለ እየፎከረ ነው። እኛ ደግሞ ትግላችን የምናቆመው በሚወስድብን እርምጃ ሳይሆን በሚሰጠን ፍትሃዊ ምላሽ እንደሆነ አስረግጠን ነግረነዋል ብላለች። አያይዛም ህዝቡ ከተቃውሞ ጎን ለጎን ዱዓ እንዲያደርግ አስታውሳ ኢንሻአላህ ድላችን እየቀረበ ነው ብላለች። በሌላ በኩል ከአዲስ አበባ ውጪ በ36 ከተሞች ተቃውሞ የተደረገ ሲሆን በድምጽና በዝምታ ተቃውሞ ተደርጓል። ጀግኖቹ የወልቂጤ ሙስሊሞች ከዚህ በፊት እንዳደረጉት ሁሉ ተክቢራና የተለያዩ መፈክሮችን በማሰማት ተቃውሟቸውን አሰምተዋል። መንግስት ከዲናችን ላይ እጁን ያንሳ፣ መሪዎቻችን እኛ እንጂ መንግስት አይመርጥልንም በማለት ተቃውሟቸውን አሰምተዋል። አድማ በተኞቹ ተቃውሞውን ለማወቅ ሙከራ ቢያደርጉም ህዝቡ ባሳየው ሰላማዊነት ያደረጉት ሙከራ ሳይሳካላቸው ቀርቷል። ተቃውሞ እየጠነከረ በመጣበት በምዕራብ አርሲ ዞን በዶዶላ፣ በቆሬ፣ በኮኮሳ ከፍተኛ ድምፅ ተቃውሞ ያደረጉት ሲሆን ትግሉን አጠናክረው እንደሚቀጥሉን ቃል ገብተዋል። በበደሌና በሐረር ተቋም መስጂድ በርካታ ህዝብ በተገኘበት ተክቢራና መፈክሮችን በማስተጋባት ድምጻቸውን አሰምተዋል። በአጋሮ ከተማ በሐረር ኢማን መስጂድ፣ በባህር ዳር በሰላም በር መስጂድ፣ በጎንደር በጅጅጋ ቢላል መስጂድ፣ በአፋር ክልል በአሳይታና በዱብቲ ከተማ እንዲሁም በሎጊያ በትግራይ ክልል በአላማጣ አንዋር መስጂድ፣ በመቀሌ ካሊድ መስጂድ፣ በወልዲያ ሰላም መስጂድ፣ በመርሳ ኡመሩ ፋሩቅ መስጂድ፣ በኮምቦልቻ በካሊድ መስጂድ፣ በጋምቤላ በአዳማ በሲዳማ ሸበዲኖ ወረዳ ራህማ መስጂድ እጅግ ከፍተኛ ቁጥር ያላቸው ሙስሊሞች ተገኝተው በዱዓና በዝምታ ተቃውሟቸውን አሰምተዋል። ተቃውሞቹ እንደ አዲስ በሀገሪቱ ክልሎች መስፋፋታቸው አስመልክቶ የጠየቅናቸው አንድ ፖለቲካ ተንታኝ እንደገለጹት ሁሉም ነገር የሚነሳው ከትንሽ ነው። መንግስት ራሱን ከሃይማኖት ጣልቃ ገብነት ማውጣት ባለመቻሉና በሰላም ተቃውሟቸውን እያሰሙ ያሉ ዜጎች ላይም ጭቆናውን በመጨመሩ የዩኒቨርሲቲ ተማሪዎች ሰላት በመከልከላቸው ኢማሞችና የሃይማኖት አዋቂዎቹ እስር መጨመር ሙስሊሙን ማሸማቀቅና ማስፈራራቱ በመጨመሩ ለተቃውሞቹ መስፋፋት ምክንያት እንደሆኑ ገልጸዋል። ማክሰኞ የካቲት 19 ቀን 2005 የአዲስ አበባ ከተማ አስተዳደር የህገ ወጡን መጅሊስ አባላት ሰበሰበ። መንግስት ራሱን የሾማቸውን የህገ ወጡ መጅሊስ አባላትና አህባሾችን በህዝብ ነው ነው በሉ፣ እውነተኛ ሙስሊም የምትሏቸውንም አሳልፋችሁ ስጡ ማለቱ ተገለጸ። ማክሰኞ ረፋዱ ላይ ተጀምሮ ከቀኑ 9 ሰዓት ላይ የተጠናቀቀውን ስብሰባ አቶ ኩማ ደመቅሳ፣ አቶ ጸጋይ ኃይለማርያም እና አቶ ወልዴ ገብረ ጻዲቅ የሚመሩት ሲሆን አቶ መኮንን አሻግሬን ጨምሮ ካድሬዎችና የፖሊስ ኃላፊዎች ተገኝተዋል። በስብሰባው መክፈቻ ላይ አቶ ኩማ እንደተናገሩት ሙስሊሙ በጠየቀው መሰረት የሃይማኖት መሪዎቹን መርጧል። ህግ ደግሞ ወደ ቃሊቲ እንዲወርዱ ተደርጓል። በቃ ከዚህ በላይ ምንድን ነው የሚፈለገው? እናንተን ህገ ናችሁ ሲሏችሁ አትስሙ። ህዝበ ሙስሊሙ ነው የመረጣችሁ። ስለዚህ የመረጣችሁን የማገልገል ኃላፊነት አለባችሁ። አላችሁ። ሙስሊሙ የእምነት መሪዎቹን መምረጡ እየታወቀ አሁንም በየመስጂዱ ቅስቀሳና ተቃውሞ እንቅስቃሴ እንዳለ እናውቃለን። እናንተ በዚህ ጉዳይ ላይ ብዙ መስራት አለባችሁ። በየመስጂዱና በየአካባቢያችሁ ጠንካራ ሙስሊም ካለ ክትትል ይደረግበት፣ ተቆሙ መንግስት እርምጃ ይወስዳል ብለዋል። አያይዘውም እንደሚታወቀው ኢህአዴግ ከየትኛው ማገዛዝ በተሻለ ለእስልምና ትልቅ ቦታ ሰጥቷል። በሕገ መንግስቱ የሃይማኖት እኩልነትን አረጋግጧል። በእኛ እምነት ይህን የሃይማኖት እኩልነትና ነጻነት አዳብረን ልንቀጥል ይገባል እንላለን ሲሉ ተሳልቀዋል። በመቀጠልም በተሰጠው መነሻ ሐሳብ ላይ ከመጅሊሱና ከመንግስት ምን እንደሚጠበቅ ተሰብሳቢዎቹ የመፍትሄ ሐሳብና ጥያቄ እንዲሰጡ አቶ ኩማ በጠየቁት መሰረት አቶ ኑር ሁሴን የተባለው የጉለሌ ክፍለ ከተማ መጅልስ አመራር እንዳሉት በመጀመሪያ አቶ ኩማና ኃይለ ኃይለማርያም የሀገራችን ብርቅዬ ዜጋ መሆናቸውን ሳልገልጽ አላልፍም፣ ከእናንተ ጋር በመሰብሰብም ኩራት ይሰማኛል ካሉ በኋላ እንደ ጉለሌ ክፍለ ከተማ የመንግስት ትዕግስት ገደቡን አልፏል ብለን እናምናለን። ለምን ልጅ አይሆንም? ለምን አህቴ ወንድሜ አይሆንም? አላሁ አክበር ካላቆመ እርምጃ ሊወሰድበት ይገባል። እኛ ደግሞ ተመራጮች መንግስት የጠየቀን ማድረግ አለብን። አሁን የተመረጥነው እኮ መንግስት ከጎናችን ስለሆነ ልንፈራ አይገባም ብለዋል። ከንፋስ ስልክ ላፍቶ ክፍለ ከተማ የተወከለውና የሳሪስ አካባቢ ነዋሪ የሆነው በኢቲቪ ላይ አስተያየት ሲሰጥ የታየው ወጣት ደግሞ በኢህአዲግ ዘመን እስልምና የተከበረበትና ያደገበት ጊዜ ነው። ደርግ ሃይማኖቱን ሲጨቁና ሲያደፈርስ ነበር። ኢህአዲግ ግን የሃይማኖት ነጻነታችን ሰጥቶናል ብሏል። ከኮልፌ ክፍለ ከተማ የሆኑ አንድ ሌላ ሰው ተነስተው ፌዴራል ፖሊስ በውድቅ ሌሊት በየሙስሊሙ ቤት ገብቶ ሲዘርፍ ነበር ተብሎ በፌስቡክ በተለያዩ ሚዲያዎች ሲገለጽ ወረዳ ላይ ያለን የመጅልስ ሰዎች ምንም አይነት የማስተባበያ ስራ አልሰራንም፣ ይህ ትልቅ ድክመት ነው ያ ያሉ ሲሆን በዛው በኮልፌ ክፍለ ከተማ ነዋሪ የሆኑ ሌላ ተናጋሪ ደግሞ ስለ ፍተሻው በተነሳው ላይ ምንም መደባበቅና ማስተባበል አያስፈልገንም። አው ተፈትሿል፣ መፈተሹንም እንደግፋለን። ግን የተፈተሻው የት ነው ካልን መንግስት በሚጠረጥራቸው ቤቶች ውስጥ ነው። ለምሳሌ የኔ ዘመድ የሆነች ቤቷ ፍተሻ ተካሂዷል። ግን ልክ ነው መደረግ አለበት። ፍተሻው በፍርድ ቤት ትዕዛዝ ነው አይደለም የምንልበት ሰዓት ላይ አይደለንም ሲል ህግ ወጥነቱ ደግፈዋል። አቶ ሚስባህ የተባሉ የካ ክፍለ ከተማ ተወካይም የአፍሪካ ቲቪ ፈቷና ሐዲስ በሬ ወለደ ነው። ኡመር አልበሽር አሸባሪዎች በሱዳን እንዲመሸጉ እያደረገ ነው። መንግስት ከት እየሰበኩ ያሉትን እንደ ቲቪ አፍሪካና ቪኦኤን እንዲሁም ውጭ ያሉ ተቃዋሚዎችን ለምን አያስቆምልንም ሲሉ የጠየቁ ሲሆን ሌላኛው ከየካ ክፍለ ከተማ የመጡ ተናጋሪ ደግሞ በእኔ እምነት አንተ ሱፊ፣ አንተ ሰለፊ ማለት ያለብን አይመስለኝም። አንተ ዋህብያ፣ አንተ አክራሪ መባባል የለብንም። እስልምና አንድ ነው። መመለስ ካለብን በማግባባትና በደሊል እንጂ በዚሁ መልኩ መሆን የለበትም። እንደ መንግስትም ጥንቃቄ ያለው አመራር ቢሰጥ ነው የሚሻለው ሲሉ በድፍረት ለእውነትና ለህሊናቸው ሲሉ መንግስትንና ተሰብሳቢው መክረዋል። የአንዋር መስጂድ ዘበኛው አቶ ሸምሱ ግን እኔ በመንግስት በኩል ስጋት አለኝ፣ መስጂዶቻችን የማንም መፈንጫ ሲሆኑ ለምንድን ነው ዝምታን የመረጠው ካለ በኋላ በመቀጠል በኮሚቴው ላይ የመሰከር ነው በሙሉ ስማችን ተለቋል። እኔ ለራሴ ፈርቻለሁ። አፍሪካ ቲቪን በተመለከተ የተነሳው ላይ ደግሞ ልክ ነው፣ አፍሪካ ቲቪ ላይ የሚሰሩ አሊሞች አይደሉም፣ እርምጃ ይወሰድባቸው ብሏል። ከሴቶች ሱፊ ማህበር ነኝ ያለችም አህባሽ ሴት አንዋር መስጂድ ተክቢራ የሚሉት ሙስሊም አይደሉም፣ እርምጃ ይወሰድ ብላለች። የአዲስ አበባ ህገ መጅልስ ሰብሳቢ የሆነው አቶ አህመድ በበኩሉ ሙስሊሙ ህገ መንግስቱን እንደ አይኑ ብሌን እንዲጠብቀው በከተማው አስተዳደርና በሰብሳቢው ስም እጠይቃለሁ በማለት እውነትም ስለ መንግስት ፖለቲካ እንጂ ስለ ዲኑ ምንም እንደማይጨነቅ አረጋግጧል። ንግግሩን በመቀጠልም ከዚህ በፊት ቢጫ ካርድ ያሳዩት ምርጫው እንዳይሳካ ነበር። መንግስት የሚደረገውን ሁሉ አድርጎ አስመርጦናል። ስለዚህ ትልቅ ኃላፊነት አለብን። እዚህ ውስጥ አሊሞች ካላችሁ ፈቷ ለተሰጡበት ትችላላችሁ። እኔ በበኩሌ ግን ጁማ ጁማ አላሁ አክበር ማለት ቢድአ ነው። ህገ መንግስቱ ሙስሊሙን አክባሪ ነው። ሙስሊሞች ሃይማኖታዊ ነጻነታቸው የተረጋገጠው በዚህ መንግስት ነው በማለት ያላህን ዲን ወደ ጎን ትቶ ለመንግስት ፍርፋሪ ማደሩን አሳይቷል። በመጨረሻ አቶ ወልዴ ገብረ ጻዲቅ ከተሰብሳቢዎቹ የተሰጡትን አስተያየቶች አስመልክቶ ትክክለኛነታቸውን አረጋግጠዋል። የመንግስት ትዕግስት በስቷል ላላችሁት፣ አዎ በስቷል ግን ከናንተም ትልቅ ስራ ይጠበቃል። እንደ ተመራጭነታችሁ ሙስሊሙን የማጋለ የማጋለጥ ስራ ይጠበቅባችኋል። ጥራቱን በጠበቀ መልኩ ከየመስጂዱና ከየሰፈሩ የማጋለጥ ስራ ብንሰራ ለእርምጃ ይመቸናል። ከዚህ በተጨማሪ ምስልምና እንዲሆነ በመንግስት ተጨቆነ እያሉ ለሚያወሩት ደግሞ እናንተ ደግሞ ውሸት ነው በማለት ወጣቱን ማስተማር አለባችሁ። እናንተ ወጣቱ መመለስ ይገባችሁ ወጣቱ ወላጆቹን እያስተማረ ወደነሱ እየወሰዳቸው ነው። እስኪ እዚህ ከተሰበሰባችሁት ውስጥ ምን ያህሉ ናችሁ ወጣቶች? ምንም ማለት ይቻላል እኛ ጋር ወጣት የለም ከማጋለጥ በተጨማሪ ወጣቱንም በተለያየ መንገድ ወደኛ ማምጣት አለብን ብለዋል። አያይዘውም ቅድም አንድ ተናጋሪ አክራሪ አሸባሪ አትበሉ እስልምና አንድ ነው ሲሉ ሰምቻለሁ። እስልምና አንድ አይደለም፣ አክራሪዎቹ እስልምና አንድ ነው ቢሏቸው አትመኑ። አንድነት የሚመጣው እንደ ብሔር ብሔረሰቦች ፌዴራላዊ system ስንሄድ ብቻ ነው ሲሉ ለመምከር ሞክረዋል። ስብሰባውን አስመልክቶ ያነጋገርናቸው አንድ ታዛቢ እንዳሉት አሁን መንግስት አህባሽን ማደራጀት የፈለገበት ምክንያት ግልጽ እየሆነ መጥቷል። እነሱን ያደራጃቸው ጸረ እስልምና አካሄዱን እንዲደግፉትና ለፖለቲካው መጠቀሚያ ሊያደርጋቸው ነው። የመጅሊስ ስብሰባ ብሎ ስብሰባውን የሚመራውና አቅጣጫ የሚሰጠው መንግስት መሆኑን እያየን ነው። ተሰብሳቢዎቹም ቢሆኑ ከጥቅም ጋርና ካለመማር ጋር ተያይዞ ጭንቀታቸው ከዲናቸው ይልቅ ለፓርቲያቸው ነው። እርግጥ ነው አብዛኞቹ ተመራጮች በመንግስት የተሾሙ በመሆናቸው የዲን እውቀት የላቸውም። አብዛኞቹ የማይሰግዱና በጫት በሲጋራና በመጠጥ ሱስ የደነዘዙ በመሆናቸው ኢያዲግ ምንም ያህል እየተጠቀመባቸው እንደሆነ አያውቁም። ያም ሆኖ ግን ልጆቻቸው፣ እና ወንድሞቻቸውን ግደልልን፣ ፍለጥልን፣ ቁረጥልን፣ እርምጃ ይወሰድልን ሲሉ ጤንነታቸው አጠራጣሪ መሆኑን አሳውቀዋል። ሙስሊሙን እየገደለ እያሸበረ እያሰረ ሰላት እየከለከለና የዲን እውቀት እንዳይስፋፋ እያደረገ ያለው መንግስት ቢያንስ ህግ አክብር እንኳ አለማለታቸው ከፍርፋሪያቸው በዘለለ ሌላ ነገር እንደማያስቡና ሰባዊ አስተሳሰብ ያልፈጠረባቸው መሆኑን ያሳያል ብለዋል። አያይዘውም ህብረተሰቡ እነዚህ የዲንና የሀገር ጠላቶች በየአካባቢው እንዲለያቸውና ሁሉ ሙስሊም እንዲያውቃቸው የማድረግ ስራ ይጠበቅበታል ብለዋል። ለወላጆቻችንም የነዚህ ደም የጠማቸው ሰለባ እንዳይሆኑ ማነታቸውን ግልጽ ልናደርግላቸው እንደሚገባ ታዛቢ ምራዋል በህግ ወጥ የአዲስ አበባ መጅልስ ሰብሳቢ አቶ አህመድ እና በኮልፌ ቀራኒው መጅልስ ሰብሳቢ በአቶ ታደለ መካከል በተፈጠረው ከፍተኛ ጸብ አቶ ታደለ ከስራ እንዲባረር እንደተወሰነበት ምንጮች ለፍትህ ሬዲዮ ገለጹ። ነዋሪነቱ በኮልፌ ቀራኒው ክፍለ ከተማ በ03 ወረዳ ነዋሪ የሆነው አቶ ታደለ በህግ ወጡ መጅልስ ውስጥ በመንግስት ተሹሞ የክፍለ ከተማው መጅልስ ሰብሳቢ በነበረ ወቅት ሙስሊሙን በከፍተኛ ደረጃ ሲበድል የቆየ ሲሆን ሙስሊሞችን አሸባሪ አክራሪ እያለ ለመንግስት ሲጠቁም የነበረው ይህ ግለሰብ በጥቅምና በስልጣን ሽኩቻ የተነሳ ከአዲስ አበባ መጅልስ ኃላፊዎች በተለይ ከአቶ አህመድ ጋር ከፍተኛ የሆነ ሰጥ ገባ ውስጥ ገብቶ እንደነበር ታውቋል። እና አቶ አህመድ አቶ ታደለ ከሌሎች በተለየ እየተፈታተነን ነው፣ እስኪ መንግስት ከኔና ከሱ ማን እንደሚመርጥ እናያለን በማለት በአቶ ታደለ ላይ ቂም ይዘው መንቀሳቀስ ይጀምረው እንደነበርና አቶ ታደለም በበኩሉ በዛው በክፍለ ከተማው ያሉ መጅልሶችን በማስተባበር አቶ አህመድ ማን ነውና ነው እኔን መወገድ አለበት ብሎ የሚለው በየትኛው ብቃቱ ነው እንዲህ የሚኮፈሰው በማለት ከፍተኛ መካረር ተከስቶ በጉድ ጉዳዩ ላይ የአዲስ አበባ ፈተ ቢሮ እንዲገባበት ከተደረገ በኋላ በአዲስ አበባ ፈተ ቢሮ በተደረገው ስብሰባ ላይም አቶ አህመድ ያቶ ታደለን ጉዳይ አጀንዳ በማንሳት አቶ ታደለ የስነ ምግባርና የብቃት ችግር ያለባቸው ሰው በመሆናቸው ሊወገዱ ይገባል ሲሉ ከሰው እንደነበር ታውቋል። ጉዳዩን የሰሙት ኮማንደር መኮንንም ለዶክተር አህመድ በማድላት አቶ ታደለን አባሩት ያላቅሙ ምን አንጠራራው ሲሉ ተሳልቀውበታል። በነ ኮማንደር መኮንን ቀጭን ትዕዛዝ ከኮልፌ ቀራኒው ህገወጥ መጅሊስ ሰብሳቢነቱ መወገዱን የተረዳው አቶ ታደለም ሽንፈቱን አምኖ ቤቱ መቀመጡን መርጧል። አቶ አህመድም ኮልፌ ከራኒው ክፍለ ከተማ መጅሊስ አዲስ አበባ ሰብሳቢ እንዲመረጥ ባዘዘው መሰረት ክፍለ ከተማው ላይ እኔ ነኝ የተሻልኩ አህባሽ እየተባባሉ በሰብሳቢነት ለመመረጥ ሌላ ከፍተኛ ሽኩቻ እንደተነሳ ምንጮች አጋልጠዋል። ምንጮቹ አያይዘው እንደገለጹት የሃዲግ መንግስት የታወቀ ነው። አንድ ሰው ለአንድ ተግባር ብቻ ነው የሚፈልገው። ከዚያ በኋላ የውንም አይፈልገው። ለዚህ ማሳያ የሚሆነው አቶ ጁነዲን ሳዶም ማየት በቂ ነው። መንግስት አቶ ጁነዲን አህባሽን ለማስገባት ከተጠቀመባቸው በኋላ በመጨረሻ ወርውሯል። ተጠቅመዋቸዋል። አቶ ታደለንም እንዲሁ ከተጠቀመባቸው በኋላ ተወርውረዋል። ባለፈው ሳምንት በአዲስ ከተማ ክፍለ ከተማ መጅሊስና በፍትህ ቢሮ መካከል የነበረውን ግጭት መዘገባችን ይታወቃል። በመጨረሻም በአማራ ክልል በቢስቲማ ከተማ የትልቁ መስጂድ ኢማም የነበሩት ሼህ መሐመድ ከዛል ሁለት ዓመት ከሁለት ወር እስራት ተፈረደባቸው። ከሁለት ወር በላይ በእስር ሲንገላቱ የቆዩት ኢማም ሼህ መሐመድ ከዛል በተከሰሱበት ክስ በበቂ ደረጃ መከላከያ ቢያቀርቡም ረቡዕ ዕለት ለብይን የቀረበው ፍርድ ቤትም ሁለት ዓመት ከሁለት ወር ፈርዶባቸዋል። ይህን በተመለከተ አስተያየታቸውን የሰጡን ሐጂ ኢብራሂም መንግስት አሊሞችንና ኡስታዞችን በማሰር በኢስላም ላይ የሚደረገውን ዘመቻ አጠናክሮ ቀጥሏል። ሙስሊሙ ህብረተሰብ ከመቼም በላይ ነቅቶ ዲኑን መጠበቅ አለበት በማለት አደራቸውን አስተላልፈዋል። አድማጮቻችን ለዛሬ ያዘጋጀንላችሁ ዜናዎች እስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። tokkummaa irra jabaanne akka kaane ሐምድ ትዕዛዝ ጽናትና ዲሲፕሊን ብዙ ጊዜ ለጁምዓ ተቃውሞ የአሚሮቻችንን ጥሪ በሚተላለፍበት ዋዜማ በፌስቡክ ሰሌዳዎች ላይ ከውስጥ አዋቂ ተገኙ የሚሉ የተለያዩ ወሬዎችና መረጃዎች ይነዛሉ። የእነዚህ ወሬዎች ምንጭ መንግስት ነው። ከበርካታ ወራት በፊት መንግስት በተለይም የፌዴራል ጉዳዮች ሚኒስቴር ጁምዓ ተቃውሞ እንደምናደርግ መረጃ ሲደርሰው በዋዜማው ሐሙስ ማታ በኢቲቪ ማስፈራሪያ አዘል ማስጠንቀቂያ ይለፍስ ነበር። ለእነዚህ ማስፈራሪያዎችም ሳንበገር ህገ መንግስታዊ መሰረት ያለውን የሃይማኖት ነጻነት ጥያቄን መነሻ ያደረገውን ሰላማዊ ተቃውሟችንን ስንቀጥል ግን የጁምዓ ዋዜማ ማስጠንቀቂያዎቹ ቀሩ። በምትኩ በጁምዓ ዋዜማ ከውስጥ አዋቂ ምንጮች ተገኙ የሚሉ ህዝበ ሙስሊሙን በማስፈራራት ዓላማ ያላቸው መረጃዎችን በፌስቡክ ገጾች ላይ መነዛት ተጀመረ። እነዚህን መረጃ ተብዬዎች ከህዝበ ሙስሊሙ መካከል አንዳንዶቹ ባለማወቅ በግል ገጾቻቸው ላይ share በማድረግ ማለትም ለፌስቡክ ወዳጆቻቸው በማጋራት ይነዟቸዋል። የእነዚህን መረጃዎች ዓላማ በዋነኝነት ህዝበ ሙስሊሙን ፍርሃቱ ውስጥ በመክተት የታቀዱ የተቃውሞ ትዕይንቶቹን ማስተጓጎል ነው። እናም በዚህ ጉዳይ ላይ አንድ ነገር ማለት ፈለግን። እኛ አሚር አለን። ነገም ሆነ ከነገ ወዲያ ማንም ምንም ይንዛ፣ እኛ መጠበቅ ያለብን የአሚሮቻችንን ትዕዛዝ ብቻ ነው። የፈለገው ያሻውን ቢዶልት፣ ማንም ያሻውን ቢያናፍስ፣ እኛ የአሚሮቻችንን ትዕዛዝና የጥንቃቄ እርምጃዎችን መስማት ሰምተንም በፍጹም ልቦናችን በታዘዝነው መሰረት መተግበር ይኖርብናል። ይህ የሰላማዊ ትግላችን የማዕዘን ድንጋይ መሆኑን መቼም ቢሆን መዘንጋት የለብንም። በአዲስ አበባው አንዋር መስጂድም ሆነ በክልል ከተማዎች በተመረጡ መስጂዶች ድምጻችንን ለምናሰማበት ትዕይንተ ተቃውሞ ከአሚሮቻችን ጥሪ ሲተላለፍልን በከፍተኛ ቁጥር በተባልንበት ስፍራ ላይ መገኘት አለብን። መንግስት የሃይማኖት የእምነት ነጻነታችንን ለማስከበር የምናደርገውን ሰላማዊ ትግል እኛን በማስፈራራት ሊያኮላሽ አይችልም። የመንግስት ኃይሎች ቢያሻቸው ታንክ ቢያሻቸው መትረየስ ጠምደው በየመስጊዶቻችን ዙሪያ ይኮልኩሉ። እኛ ህገ መንግስታዊ ጥያቄዎችን በሰላማዊ መንገድ ከማቅረብ የጋራ ድምጻችንን ከማሰማት በምንም አይነት አናፈገፍግም። ውድ ኢትዮጵያውያን ሙስሊሞች ሆይ የሰላማዊ ትግልን አብይ አካል ለሆነው ትዕይንተ ተቃውሟችን በስኬት መካሄድና በሰላም መጠናቀቅ እያንዳንዳችን አቅማችንን በፈቀድነው መጠን በነፍስ ወከፍ የራሳችንን አስተዋጽኦ ማድረግ እንዳለብን አንርሳ። ይህ ተግባራችን ከጁምዓ ዋዜማ ይጀምራል። በአሚሮቻችን የተላለፈውን ጥሪ በትንሹ ለአስር የቅርብ ወዳጆቻችን፣ ለቤተሰብ አባላትና ለጓደኞቻችን በጽሁፍ በመላክ እናም እነርሱም እንዲያስተላልፉ ማድረግ ተቀዳሚ ተግባራችን መሆን አለበት። ከሌላ ሰው ሊሰሙ ይችላሉ በሚል ይህንን ከማድረግ ቸል ማለት የለብንም። የአሜሮቻችንን ጥሪ ከማስተላለፍ በመቀጠል ለተቃውሞ ትዕይንቱ እንድንዘጋጅ በአሜሮቻችን የታዘዝነው ነገር ካለ ለምሳሌ በጽሁፍ የሚዘጋጅ መፈክር ከሐሙስ አመሻሽ ጀምሮ እስከ ጁማ አረፋዱ ድረስ ጥንቃቄ በተሞላበት አኳኋን የታዘዝነውን ለማዘጋጀት ስራዬ ብለን መንቀሳቀስ አለብን። እዚህም ላይ ሌሎች ይዘው መምጣታቸው አይቀርም በሚል ራሳችንን ልግመኛ ታጋይ ማድረግ የለብንም። ሌሎች ያድርጉት እንደ ማለት ምን አድካሚ ነገር አለ? ሲሆን አቅሙ ካለን ይዘው ላልመጡ ሰዎች የምናድለው በርከት አድርገን ማዘጋጀት ብንችል ነው የሚመረጠው። ይህንንም በማድረግ ሁላችንም እንደ ግለሰብ ንቁ የግል ተሳትፎ ማድረግ ይኖርብናል። ስለ የጋራ መፈክሮቻችን አሚራችን ድምጻችን ይሰማ፣ በድምጽ ለሚካሄድ የተቃውሞ ትዕይንት ጥሪ ሲያቀርብልን ሁልጊዜም የምናስተጋባቸው መፈክሮች ሊያስተላልፉ የሚፈለገውን መልእክት ጋር በማቆራኘት አንድ ሁለት ብሎ ዘርዝሮ ያስቀምጥልናል። በተቻለ መጠን እኚህን በአሚሮቻችን የተቀመጡ መፈክሮች ብቻ በተቀመጡበት ቅደም ተከተል በከፍተኛ ድምፅ በጋራ የማስተጋባት ጠንካራ ዲሲፕሊን ማዳበር ይኖርብናል። ከትላንት በስቲያ የአኗር ተቃውሞ ይህ ታዛቢ በነበረበት ቦታ ላይ አሚሮቻችን የለዕለቱ የተቃውሞ ትዕይንት ካስቀመጧቸው ውጪ የሆኑ መፈክሮች በአንዳንድ ወንድሞች መሪነት ሲስተጋቡና ጀማዓውም ተቀላቅለው ሲያስተጋባቸው ነበር። በአንጻሩ በአሚሮቻችን በዝርዝር ከተቀመጡት መፈክሮች ውስጥ አንድም ጊዜ እንኳን ያልተስተጋቡ ነበሩ። የተስተጋቡትን መፈክሮች በጥቅሉ ሲታይ ከትግሉ መንፈስ የራቁ ላይሆኑ ይችላሉ። ጉዳዩ ግን እርሱ አይደለም። ዋናው ነጥብ የአሚሮቻችንን ትእዛዝ ሙሉ በሙሉ አክብሮ የመፈጸም ጠንካራ ዲሲፕሊን የማዳበር ጉዳይ ነው። የሃይማኖት ነጻነታችንን ለማስከበር በምናደርገው ሰላማዊ ትግል ውስጥ ዲሲፕሊን ወሳኝ ነው። እስከ ዛሬ ድረስ ባካሄድናቸው የተቃውሞ ትዕይንቶች በመካከላችን የሚሰገሰጉ የመንግስት ተላላኪዎችም የሚሸርቧቸው ሴራዎችን ማክሸፍ የቻልነው በሰላማዊ ትግሉ ላይ ባለን ጽኑ እምነትና ቁርጠኝነት ብቻ ነው። ወደፊትም ማንኛውንም መሰል ሴራዎችን የምናከሽፈው የአሚሮቻችንን ትዕዛዝ ከጠንካራ ዲሲፕሊን ጋር ስንፈጽም ነው። በአሚራችን የታዘዝነውን በከፍተኛ ዲሲፕሊን ተፈጻሚ ማድረግ ለሰላማዊ ትግላችን ስኬት እጅግ ትልቅ እና ጥልቅ ትርጉም አለው። ከአሚሮቻችን የተላለፈልንን ትዕዛዝ ሳናዛንፍ ከሁላችንም አንደበት በጋራ የሚወጣው አስደማሚ የፍትህ ጥያቄ ጩኸታችን የጋራ ተቃውሟችንን የሚያገጸውን ያህል ዙሪያችንን ከበው የሚቆሙትን ሆነ ማከላችን የሚሰገሰጉትን ፖሊስና ደህንነት ተብዮች እጃቸውን እንዲሰበስቡ አንደበታቸውን እንዲለጉሙ ግድ ይላቸዋል። ስለዚህም በዚህ ጉዳይ ላይ ሁላችንም ጠንካራ አቋም እንያዝ። እስካሁኖቹ ድሎቻችን አላህን በእጅጉ እናመሰግነዋለን። አልሐምዱሊላህ። ወደፊትም የአሚሮቻችንን ቃል በትጋት ተፈጻሚ እያደረግን ሰላማዊ ትግላችንን በትዕግስት በጽናትና በጠንካራ ዲሲፕሊን እንቀጥላለን ኢንሻአላህ ጥያቄዎቻችን ተገቢና ትክክለኛ ምላሽ እስኪያገኙ ድረስ ከሰላማዊ ትግላችን አናፈገፍግም በእርግጥ እኛ ተበድለናል እየተበደለንም ነው ግን አላህ Wa Ta'ala በቁርአኑ እንደተናገረው ከችግር በኋላ ድል አለ በእርግጥም አላህ የተበደሉ ህዝቦችን ዘንጊ አይደለም ድልም ከርሱ ብቻ እንጂ ከማንም አይደለም አላሁ አክበር አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው አሁን እየተደረገ ያለው የትግል ሂደት ታላቅ ህዝባዊ ትግል ነው በዚህ የትግል ሂደት ላይ እያንዳንዱ ሙስሊም ሊሳተፍበት የሚገባ እንቅስቃሴ ነው ማንኛውም ሙስሊም በበኩሉ በቻለው አቅም አስተዋጽኦ ማበርከት ይችላል ሆኖም አብዛኛው ሙስሊም አቅም የለኝም ወይም ምንም ማድረግ አልችልም በሚል ምክንያት እጃቸውን አጣጥፈው ተቀምጠው ይታያሉ። ይህ ደግሞ አግባብ እንዳልሆነና ሁሉም ሙስሊም በትግሉ መሳተፍና በአቅሙ ማበርከት እንደሚችል ቀጥሎ ይቀርብልናል። ሁላችንም ሰምተን ተግባራዊ ለማድረግ እንድንጥር እንጠይቃቸዋለን። አንተ ወጣት ለሰሙትም ቶሎ አሰማ ጉዞ ጀምር ያው ለበለብክ የረሱላችንን አርማ ተነስ ጀግና ወጣት የዲኑ አርበኛ መለስ ተገዝተሃል እንቅልፍም ላተኛ ተነስ ነጃሺ ሆይ ተነሱ ቢላሎት ጠላት አስጨናቂ የኢትዮጵያ ጀግኖት ትግሌ በክፍለ ከተሞች እየተፋፋን ይገኛል። ትናንት ጁምዓ በሰላሳ ስድስት ከተሞች ተቃውሞ ተደርጓል። እኛም ለዚህ ትግል ሂደት ይረዳናል ብለን ያሰብነውን ፕሮግራም ይዘንላችሁ ቀርበናል። እንደሚታወቀው አሁን እየተካሄደ ያለው ትግል ሁሉም ሙስሊም ይደግፋል። ሆኖም በዚህ ትግል ውስጥ የሚሳተፉትና አስተዋጽኦ የሚያደርጉት በቁጥር አናሳ ናቸው። ለዚህም የተለያዩ ምክንያቶች ሊቀርቡ ይችላሉ። ዋናው ችግር ግን እኔ ልሰራ የሚችለው ነገር የለም፣ ምንም ማድረግ አልችልም በማለት ራስን ምንም መስራት እንደማይቻል አድርጎ ማሳመን ዋናው ችግር ነው። ነገር ግን በዚህ ትግል ውስጥ ሁሉ ሙስሊም ትልቁም ትንሹም የራሱን አስተዋጽኦ ማድረግ ይችላል። ምናልባት የምናበረክተው አስተዋጽኦ ሊለያይ ቢችልም ሁሉም ግን የአቅሙን ማድረግ ይችላል። ብር ያለው በብሩ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ የበኩሉን አስተዋጽኦ ማድረግ ይችላል። በዚህ ዙሪያ ላይ ሀሳቦች እንዲሰጡ ወንድም ካሊድን ጋብዘነዋል። ካሊድ ጥሪያችንን አክብራ ስለመጣ በግፍ እስር ቤት እየተሰቃዩ ባሉት ኮሚቴዎቻችንና ወንድሞቻችን ስም እናመሰግንሃለን። እኔም አመሰግናለሁ። ታየበ ያው እንግዲህ ትግሉ በየክፍለ ሀገሩ ተጠናክሮ ቀጥሏል በመላ ሀገሪቱ ድምጻችን ይሰማ የሚሉ ጩኸቶች እየተበራከቱ መጥተዋል። በዚህም የትግል ሂደት ላይ ሁሉ ሙስሊም ተሳታፊ እንዲሆን እያንዳንዱ ሰው እንዴት የበኩሉን አስተዋጽኦ ማድረግ ይችላል? خير እንግዲህ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ከዚህ ከጠየቀው ጥያቄ በፊት ሌላ መመለስ ያለበት መሰረታዊ ጥያቄ አለ ብዬ አስባለሁ። አንተ በቀጥታ ወደ ተግባር እንዴት መገባት ይቻላል ብለህ ነው የጠየቀኝ። እኔ ደግሞ ወደ ተግባር ከመግባታችን በፊት መሟላት ያለባቸው ሸርጦች አሉ ብዬ አስባለሁ። ያው ሸርጥ ስልህ መቼም የሰላቱ ሸርጥ እንደማትለኝ ተስፋ አድርጋለሁ። ምን መሰለህ ምንጊዜም ቢሆን ከተግባር እውቀት ይቀድማል፣ ከተግባር አቂዳ ይቀድማል። ሻፊ እንዳስቀመጡት አልዕልሙ ቀብለ ልቀውል ወልዓምል። ስለዚህ መጀመሪያ እውቀት ይቀድማል ማለት ነው። ለአንድ ሰው ስለ ኢማን ሳታስተምረው ስለ ሰላት ስታስተምረው ጥቅም አይኖረውም። ለምን ቢባል ሰላትን እንዲሰግድ የሚያደርገው ኢማን ነውና ማለት ነው። አላህ ስብሐነሁ ወተዓላ ያላወቀ ሰው ስገድ ብትለው ቢሰግድ እንኳን ጣዕሙ አይገባም ማለት ነው። ስለሆነም አሁን በመጀመሪያ እንዴት በትግሉ ላይ ተሳታፊ መሆን ይችላል ከማለታችን በፊት በዚህ ትግል ተሳታፊ እንዲሆን መሰረታዊ ሀሳቦችን ማሳወቅ ይጠበቅብናል። የመጀመሪያውን አንደኛው በዚህ ትግል ውስጥ መሳተፍ እንዳለበት ራሱ ማስተማር አለበት። ለዚህ ትግል የሆነ ነገር ማበርከት እንዳለበት ለራሱ ሊነግረው ይገባል ማለት ነው። እሱን አዳምጦ ለዚህ ነገር የሆነ ነገር ማበርከት አለብኝ ብሎ ማሰብ ራሱን ማሳመን መቻል ይኖርበታል። ወንድሞቼ በእስር እየተሰቃዩ እየተገደሉ ኢማሞቻችን እየተባረሩ ሙስሊም ተማሪዎች ከዩኒቨርሲቲ እየተባረሩ ነው ሙስሊም ተማሪዎች ሂጃብም ትለብሳላችሁ ተብሎ እየተባረሩ ባለበት ሰዓት እኔ ዝም ማለት የለብኝም የሚል ቁርጠኛ አቋም ሊኖረው ይገባል ማለት ነው በትግሉ ላይ ተሳታፊ ለመሆን ከፍተኛ ፍላጎት ሊኖረው ይገባል እላለሁ በሁለተኛ ደረጃ ደግሞ ምንድነው ምለው መስራት እንዳለበት ራሱ ቃል ከገባ በኋላ መስራት እንደሚችል እና አቅሙ እንዳለው ራሱን ማሳመን አለበት። በሆነ ነገር ይሄን ትግል ማጠናከር እችላለሁ ብሎ ራሱን ማሳመን ትልቁ ነጥብ ነው ብዬ አምናለሁ። ብር የለኝም ወይም እውቀት የለኝም ብሎ ምክንያት መደርደር አስፈላጊ አይደለም። ብር ባይኖረው ሌላ ነገር ይኖረዋል። እንደው ሌላ ሁሉ ቢቀር ጤና አለው። ጤነኛ የሆነ ሰው ምንም ማድረግ አይችልም ማለት በጣም ይከብዳል። ነብዩ ሰለላሁ ዐለይሂ እንደተናገሩት አንድ ሰው ስለ እስልምናው የማያስጨንቀው ስለ ዲናችን የማያስጨንቀው ሰው ከኛ አይደለም ብሎ ያስቀመጡት የተናገሩት ንግግር አለ ማለት ነው። ስለዚህ መታገል እንዳለበትና በዚህ ትግል ላይ የሆን ነገር ማበርከት እንደሚችል ራሱን ማሳመን አለበት ማለት ነው። ይህ ጉዳይ መሰረታዊ ስለሆነ ሙስሊሙ ለትግሉ ቆርጦ መነሳት እንዳለበት የሚያስረዳ ራሱን የቻለ ሰፋ ያለ ፕሮግራም ብታዘጋጁ መልካም ነው እላለሁ። እንደዚሁም ይሄ በተካሄደ ባለው ነገር ላይ ዝም ብሎ መመልከት በጣም ከፍተኛውን አደጋ ይኖራል ለምን ነብዩ ሰለላሁ ዐለይሂ ወሰለም ዳስቀመጡት መረአ ሚንኩም ሙንከራን ፈሊገይር ብየዲ ፈኢን ለም የስተጢዕ ፈቢቀልቤህ ፈኢን ለም የስተጢዕ ፈቢሊሳኒ ብሎ አስቀምጧል ስለዚህ ከነዚህ ውጭ ሆነ ማለት ሰውየው አደጋ ላይ ስለው ነው ወይም ራሱ የጥያቄ ምልክት ማስቀመጥ ይኖርበታል ማለት ነው ወደ ጥያቄ ስመለስ መስራት እንደሚችል ራሱን ካሳመነ በኋላ በተለያዩ መንገዶች አስተዋጽኦ ማድረግ ይችላል ሁሉም ሙስሊም በየዘርፉና ብዙ ነገሮች ማበርከት ይችላል። ነጋዴውም፣ ተማሪውም፣ የፖለቲካ ተንታኙም ምሁሩም ሁሉም በበኩል የሆነ ነገር ማድረግ ይችላል። ጠይብ ሽክረን ወንድም ካሊድ በምን መልኩ ነው በትግሉ ላይ አስተዋጽኦ ማድረግ የሚችሉት? በተናጠል ብታብራራቸው። በብዙ አይነት መንገድ አስተዋጽኦ ማድረግ ይችላል። ከላይ እንደነገርኩ አስተዋጽኦ ለማድረግ የሚፈልግ ከሆነ እውነት ከልቡ ተነሳስቶ የሆነ ነገር መስራት ካለብኝ ብሎ ካሰበ ያለ ጥርጥር መስራት ይችላል ለምን አላህ Subhanahu Ta'ala እንዳስቀመጠው فإذا عزمت فتوكل على الله የሚለው አላህ Subhanahu Ta'ala ከቆረክ በአላህ ላይ ተወክለ ወደ ተግባር ግባ ከዛም በኋላ አላህ Subhanahu Ta'ala በሚሰራው ነገር ላይ ሐረካ ያደርግለታል በረካ ያደርግለታል ነው ብዙ ጊዜ ችግራችን ምንድነው አልችልም በማለት ራሳችንን እናዳከማለን ምንም መስራት እንደማንችል አድርገን ራሳችንን እናሳምነዋለን ግን ብዙ ስራዎች መስራት ይቻላል። በተለይ በአሁኑ ሰዓት የቤት ቁጭ ብለ ብዙ ነገሮች መስራት ይቻላል። ለምሳሌ ቤት ቁጭ ብለ ከአምስት እስከ አስር ሰው ደውለ ዛሬ ተቃውሞ አለ ብታሳውቅ ትልቅ ስራ ሰራ ማለት ነው። ግን ይህን ብዙዎች አናደርገውም። ለምሳሌ ቤተሰቦቻችን ስንቶቻችን ናቸው ስለተካሄደ ያለው ትግል እውቀት ያላቸው በተለይ ክፍለ ሀገር ያሉት ቤተሰቦቻችን ያላቸው መረጃ በጣም አነስተኛ ነው። ሌላው ቢቀር ለቤተሰቦቻችን እውነታውን ለማሳወቅ ምን ያህል ጥረሃል? እዚህ ላይ ግን ምን የሚታሰብ ነገር አለ? እነሱ አወቁም አላወቁም ምንም ጥቅም የለውም ብለን እናስባለን። እንዲህ ማሰባችን በራሱ ትልቅ ስህተት ነው። ጥቅም የለውም ብለን ከምናስብ ስለ ትግሩ የሚያስረዱ ሲዲዎችን ፈልገን ኮፒ አድርገን ብንሰጣቸው ስለ ትግሩ ይሁን ነገር አበረከትም ማለት ነው። ለእነሱም በቂ እውቀት እንዲኖራቸው እናደርጋቸዋለን ማለት ነው እንዲህ ካደረግን መንግስት ወላጆቻችንን ጠርቶ በእነሱ በኩል ትግሉን ሊያደናቅፈው የሚችልበትን መንገድ እንሸፍናለን ማለት ነው የምንሰራቸው ስራዎች ብዙ ጊዜ ቀላል ወይም ጥቅም ሌላቸው መስሎ ሊታዩ ይችላሉ ግን በዚህ ትግል ውስጥ ትንሽ ይሁን ትልቅ ሳናማርጥ መስራት ነው ያለብን ለምሳሌ በብሉቱዝ እና ኦዲዮ እና ቪዲዮዎችን ማስተላለፍ ቀላል ነው ግን በጣም ከፍተኛ ጥቅም አለው። ፌስቡክ ተጠቃሚዎች chat ሲያደርጉ ብዙ ጊዜያቸውን በ chat ነው የሚያሳልፉት። አንድ ዜና like እና share በማድረግ በትግሉ ላይ ትልቅ ነገር ሊያሳርፉ ይችላሉ። እንዲሁም ፌስቡክ የመረጃ መለዋወጫ ስለሆነ ፌስቡክ account ለሌላቸው ወንድሞችና እህቶች account እንዲከፍቱ በማድረግ ትግሉ ላይ በርካታ ሰዎች እንዲሳተፉ ማድረግ ይቻላል። طيب አዎ ወንድም ኻሊድ እንዳልከው አብዛኛው ሰው ስራዎችን ትንሽ ናቸው ብሎ በመናቅ ብዙ ስራዎች ሳይሰሩ ይቀራሉ። ሌላው ቀርቶ አኗር መስጂድ ለመሄድ እንኳን የሚሳነፉ ወንድሞች አሉ። ይህ አግባብ አለመሆኑን ሊያውቁት ይገባል። ሌላው ከዚህ በተጨማሪ እያንዳንዱ ሙስሊም ከሙያው ጋር በተያያዘ በትግሉ እንዴት ማበርከት ይችላል ትላለህ? በሙያችን ያው ብዙ ነገር ማበርከት እንችላለን። በሙያችን ትንሽም ትሁን ትልቅ መስራት እንችላለን። ታየበ ለምሳሌ ተማሪዎች በምን መልኩ ሊያበረክቱ ይችላሉ? ተማሪዎች በብዙ መልኩ ማበርከት ይችላሉ። ለምሳሌ የኮምፒውተር ተማሪዎች ወይም የኮምፒውተር እውቀት ያላቸው ሰውን ብንወስድ ኦዲዮ እና ቪዲዮን በድምፅ እና በምስል አዘጋጅቶ ለህዝብ በማቅረብ ከፍተኛ ሚና መጫወት ይችላሉ። እንደዚህ ስንስ ደግሞ በከፍተኛ ትምህርት ተቋማት የሚኖሩ ተማሪዎች አሉ። በጣም ተሰሚነት አላቸው። በጣም ከፍተኛ የተማሪ ኃይል የሚገኝባቸው ቦታዎች ናቸው። እነሱ በመሰባሰብ ሳምንታዊ ፕሮግራሞችን በሚያደርጉበት ሰዓት የተማሪዎችን አንድነት በማስጠበቅ ከህብረተሰቡ ጋር መቀላቀል መቻል ይኖርባቸዋል። በየመዝጊያዎቹ የሚካሄዱ ተቋሞች አሉ። በነዛ ላይ በመሳተፍም ትግሉ እንዲፋፋም በማድረግ ህብረተሰቡ በቂ ግንዛቤ እንዲኖር በማድረግ ትልቅ ሚና ሊጫወቱ ይችላሉ። እንደዚህ ደግሞ የስነ ጽሁፍ ችሎታ ያላቸውን ስንመለከት በስነ ጽሁፍ የተለያዩ ጽሁፎችን በማዘጋጀት እና ለህብረተሰቡ በተለያዩ መልኩ እንዲደርስ በማድረግ ለትግሉ ማበርከት ይችላሉ። ለምሳሌ ለነሺዳ የሚሆኑ ጥሩ ድምጽ ያላቸው ነሺዳዎችን በማዘጋጀት የመግጠም ችሎታ ያላቸው ግጥሞችን አዘጋጅቶ በማቅረብ እንዲሁም በሌሎች በርካታ መንገዶች አስተዋጽኦ ማድረግ ይቻላል። ሌላ ቀርቶ ፌስቡክ ላይ ጽሁፎችን በፎቶ መልክ ሰርቶ መለጠፍ ፎቶዎች ሰርቶ ይለጥፋል። ምናልባትም አንዳንድ ምን ያስፈልጋል እነዚህ ነገሮች ለማድረግ ኮምፒውተር ያስፈልግ ይሆናል ነገር ግን ኮምፒውተር የሌለን ሰዎች ጽሁፎችን ጽፈናቸው ከዛም በኋላ በፎቶ አንስተን ፌስቡካችን ላይ በመለጠፍ information ኦችን share እናደርግ እንችላለን ይሄ በጣም ቀላል የሆነ ነገር ነው ብቻ ለመስራት ከተንቀሳቀስን ብዙ ስራዎች ይመጡልናል መጀመሪያ ለመስራት መነሳሳት ነው ለምን እንዲያው አባባሉም الحركة ተዚዶል በረካ ላይ የሚባለው ያ ነገር በረካ ይኖረዋል፣ በረካ ይጨምረናል ማለት ነው። ኦኬ ታዲያ ወንድም ኻሊድ፣ ምሁራኖች እሱ በምን መልኩ መሳተፍ ይችላሉ ትላለህ? በዚህ ትግል ውስጥ ምሁራኖች በጣም ትልቁን ሚና ይጫወታሉ። እያንዳንዱ እርምጃ መሆን ያለበት በተጠናና ሁኔታዎች በደንብ ባገናዘበ መልኩ ነው። ይህን ደግሞ ምሁራኖች ናቸው የሚመሩት። ስለዚህ ምሁራኖች ለትግሉ አካሄድ የሚጠቅሙ proposal ኦችን በማዘጋጀት ለትግሩ መሪዎች በመላክ ከፍተኛ ሚና መጫወት ይችላሉ። በተጨማሪ በየጊዜው ምሁራዊ ትንተናን በመስጠት ለትግሉ ያላቸውን አጋር ማሳየት ይጠበቅባቸዋል። خير ሴቶች በዚህ ትግል ላይ በምን መልኩ መስራት ይችላሉ ትላለህ? እህቶቻችን በብዙ ነገር ለትግሉ ማበርከት ይችላሉ። በተለይ መረጃን በማድረስ ሚናቸው የጎላ ነው። ለምሳሌ ተቋሙ ሲኖር መረጃውን በ message ማድረስ ብንመለከት ከወንዶች ይልቅ ሴቶች የበለጠ መስራት ይችላሉ። አብዛኞቹ ወንዶች ብዙ ጊዜ ስራ ላይ ስለሆኑ message ለመላክ አይመቻቸውም። እህቶች ግን አብዛኛውን ጊዜ ቤት ስለሆኑ ለብዙ ሰው message መላክ ይችላሉ። ስለ ትግሉ በቂ ግንዛቤ ለሌላቸው እናቶች ስለ ትግሉ በማስረዳት ከፍተኛ ሚና መጫወት ይችላሉ። መንግስት ካድሬዎች መድቦ እናቶችና አዛውንቶችን ለማታለል ጥረት ያደርጋል። እህቶች ደግሞ እናቶች በመንግስት እንኳን እንዳይታለሉ በደንብ አድርገው መስራት ይጠበቅባቸዋል። ጣየበ እዚህ ላይ አንድ ጥያቄ ልጠይቅህና ብዙ ሰው መልእክቱን ለማድረስ ይፈልግና ግን መተማመን የለም። ካድሬ ቢሆን ሰላይ ቢሆንስ የሚል ስጋት አለ። ይህን እንዴት ማስወገድ ይቻላል? ይሄ ምክንያት ይሆናል ብዬ አላስብም። እኛ ሌላው ቀርቶ ለቤተሰቦቻችን ማሳወቅ ያለብንን ያክል እንኳን አላሳወቅንም አላህ Wa Ta'ala እኮ ነቢዩ ሰለላሁ ዐለይሂ ወሰለም እስልምናን መጀመሪያ ሲያስተምሩ ጥሪ እንዲያደርጉ ሲያዟቸው መጀመሪያ ከራሳቸው ከዛ ወደ ቤተሰቦቻቸው ለሳቸው ቅርብ ከሆኑት ነው እንዲጀምሩ ያደረጋቸው እኛ ግን ይህንን እንኳን አላደረግንም አብዛኛዎቻችን ቤተሰቦቻችን ትክክለኛ መረጃ የላቸውም ቢኖራቸውም የሆነ ተባራሪና ጥራትና ጠብ የሆነ መረጃ ነው ያላቸው እዚህ አዲስ አበባ ላይ በመረጃ ደረጃ እንኳን ያን ያህል ችግር ባይኖርም ክፍለ ሀገር ያሉ ዘመዶቻችን ግን ብዙም ብዙም የሚያውቁት ነገር የለውም። ካድሬ ወይም ሰላይ ነው ብለ ጥርጣሬ ውስጥ የምትገባ ከቤተሰቦች አልፈ ለሌላ ሰው ለማሳወቅ ስትሞክር ነው። ለቤተሰቦቹ ያለምንም ስጋት መልእክት ማስተላለፍ ትችላለህ። ግን ይሄን አናደርግም። ስራን አሳንሶ የማየት ችግር አለብን። ምንም ካለመስራት ትንሽ ነገር መስራት የተሻለ ስለሆነ ትንሽን ትንሽን ብትሆን መስራት ይኖርብናል። እዚህ ላይ ትኩረት ሊሰጠው የሚገባ ጉዳይ አለ። ምንድነው እሱ? አንድ በአንድ ቀን ቤት ተሰርቶ አይታደርም። ተረት እንኳን ያው የነሰረሰለ ቤት ይደርሰን በላይ ነው የሚለው በአንድ ቀን ለውጥ ካልመጣ በአንድ ቀን ትልቅ ነገር ካልሰራ ማለት የለብንም። ስራዎች ሲጀምሩ ከትንሹ ከትንሹ ወደ ትልቁ ነው የሚሄደው። ቀስ በቀስ ነው እያደገ የሚሄደው። ዛሬ የሰራው ስራ ውጤቱ ዛሬውን ላይታይ ይችላል ካንተ የሚጠበቀው በጽናት መስራት ነው ሌላው ነገር ለአላህ መተው ነው ቅድም እንዳስቀመጥኩልህ ፈኢዳ አዘምተ ፈተወከል አላህ ነው ቆርጠ ትነሳለህ ቀስ በቀስ ጀምራለ ከዛም በኋላ ያ ነገር ያደገ ይሄዳል ማለት إن شاء الله በአላህ ፍቃድ ብዙ ነገሮችን እዚህ ጋር ልናነሳ እንችላለን አሁን የምንወስናቸው ውሳኔዎች ናቸው የወደፊት ትልቅ ነገር ሊሆኑ የሚችሉት እኔ አንድ ካን ሼክ የተማርኩት ነገር ምንድን ነው አንድ ሰው የሆነ የ company የቤት የመስራ company ውስጥ ነው የሚሰራው በጣም ተወዳጅ ሰው ነው ሰውየው በጣም ለብዙ አመት አገልግሏል የካምፓኒ ባለቤትም በጣም ይወደዋል ሰውየውን መጨረሻ ላይ ይሄ ሰውዬ እስካሁን ይህን ድርጅት አገልግያለሁና እስቲ በቃ ካሁን በኋላ እኔ የራሴን ህይወት መኖር አለብኝ ማረፍ አለብኝ ብሎ ፍቃድ ይጠይቀዋል በዚህ ጊዜ ምን ይለዋል በቃ እሺ አንድ ቤት ብቻ ስራልኝ ካሁን በኋላ ታርፋለህ ይለዋል። ሰውዬው ወረ በቃ እኔ መስራት አልፈልግም ሲለው እችን ቤት ብቻ ስራልኝ ካሁን በኋላ በቃ ትተዋለህ ይለዋል። እሺ ለና መጨረሻ ላይ ሰውየው ያው የተነፋነፈ ነው። በጣም አሰሪው ጋር ይወደዳል። ነገር ግን ደስተኛ ሳይሆን የመጨረሻ ቤት ስለሆነች ተቀብሎት በቃ ዝም ብሎ መሬቱንም ዝም ብሎ ነው የሰራው። ማቴሪያዎቹ የሚጠቀመው ዝም ብሎ ነው የሰራው። ዝም ብሎ ሁሉ ነገር በቃ በዝም ብሎ አስጨርሶ ልክ በወሩ ላይ መቶ አስረከበው። አሰሪው ምንድነው ያለው? እስከዛሬ ድረስ እኔ ድርጅት ላይ ስሰራ ነበረ። በጣም አመሰግናለሁ። በጣም የምትከበር ነው የምትወደው፣ መቼም ማረሳ ነው። ነገር ግን ይሄን ቤት የመጨረሻው ቤት ስራ ያልኩ ለራስ ነው ብሎ መልሶ የዛን ቤት ቁልፍ አስረከበው ማለት ነው። ሰውየው ተመልሶ መጨረሻ የተጸጸተ ማለት ነው። እያንዳንዳችን በእያንዳንዷ ሰዓት የምንወስናት ውሳኔ መጨረሻችን ላይ የምናገኛት ተመልሶ እናገኛታለን ማለት ነው። አሁንም ይሄ ነገር ነው እኛ ጋር ያለው አሁን ለመስራት ተነሳሽነት ከሌለ ወደፊት የሚመጣው ነገር ራሳችንን ሊጸጽተን ይችላል ማለት ነውና በዚህ ላይ ትልቅ ትኩረት ልናደርግበት ይገባል። ወንድም ካሊድ ለሰጠህን ማብራሪያ ከልብ እናመሰግናለን። አድማጮቻችን ያው እንደሰማችሁት ሁሉም ሰው መስራት አለብኝ ብሎ ከተነሳ በብዙ አቅጣጫዎች ስራዎችን መስራት እንደሚቻል አይተናል። ሁላችንም ኃላፊነት እንዳለብን አውቀን የሆነ ነገር ለመስራት መንቀሳቀስ ይኖርብናል። ፕሮግራሙን ከመዝጋታችን በፊት ኮሚቴዎቻችንና ዳኢዎቻችን ፈተና ቢበዛም ፈተናውን ተቋቁመን ስራዎችን እየሰራን በጽናት መቀጠል እንዳለብን ያስተማሩንን እንደሚከተለው እንጋብዛችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እየጠየቅን ያለ ነው ሰላማዊ ጥያቄ የምናደርገው መብታችን ይከበር ህገ መንግስታዊ ጉዳይ ስለሆነ ሐቂቃ ለምንና ምንን ፈርተን ነው መብትን ከመጠየቅ የምንሸሸው? እቤታችንን የምንቀመጠው የእኛን ጉዳይ ማን እንዲያስከብር ነው የምንፈልገው? ማን መጥቶ ጉዳያችን ሊጠይቅ ነው የምንሻው? አንድ የፖሊስ አካል ወይም ደግሞ አንድ የጸጥታ አካል መጥቶ ባስፈራራ ቁጥር ስለ እምነቱ ሰው የእኛን የእምነት አካሄድና የምናደርገውን ሰላማዊ የትግል እንቅስቃሴ ሊያቆም የሚችል ሰው ሲመጣ መርሃባ ብለን አንገታችን መድፋታችን የእስልምና መገለጫ የሙስሊሞች ስነ ምግባር አይደለምና በዚህ ላይ እስከ መጨረሻው ድረስ ህይወት መከፈል ካለበት ተከፍሎ እምነታችንን መብታችንን እናስከብር ግዴታ መሆን إن الله إذا أحب قوما ابتلاهم አላህ ሰዎችን ሲወዳቸው ይፈትናቸዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢብተላሁም ፊ ዲኒሂም በዲናቸው ይፈተናሉ፣ በሰላታቸው ይፈተናሉ፣ በዱንያቸው ይፈተናሉ፣ በቤተሰቦቻቸው ይፈተናሉ። ይሄ ሁሉ ፈተና ሲመጣ ግን ኩን ጀበለን ራሲየን شامخا ተተከሰሩ عليه አቅጣሩ ልፊትና የፈተና ውርጅብኝ እየወረደ እየነጠረ የሚወድቅ ማለት ነው የሚወድቅበት ምንም የማይሆን ተራራ መሆን አለበት ሰውየው ማለት ነው ይሄንን ለራሳችን ቃል መግባት አለብን በዚህ ነገር ላይ ሀቅን በማስፈን ላይ ባጢልን በማጥፋት ላይ ባጢልን በመዋጋት ላይ ጠንካሮች ካልሆንን ምን ብለን አላህ ፊት እንቀርባለን? አንተ የአላህ ባሪያ ወጣቱ ወታደር ትግሉ መሃል ገብተ እያሰማ ተክቢር የረሱል ነኝ እኔ እያልክ ስትፎክር የረሱል ነኝ እኔ እያልክ ስትፎክር መምጣትህን ይወቅ ጠላትም ይሸበር መምጣትህን ይወቅ ጠላትም ይሸበር የእስልምናን ማጥፋት ዘመቻ ያበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ። ውድ የፕሮግራማችን ተከታታዮች አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የእስካሁኖቹ ነበሩ። መረጃዎችን ላደረሳችሁን ወንድምና እህቶች ከልብ እናመሰግናለን። በአካባቢያችሁ ያሉ መረጃዎችን በኢሜይላችን ኤፍቲኤች 911gmailcom አት እደግመዋለሁ fth911@gmail.com አት ዶት ኮም እንድትልኩልን እንጠይቃለን። ባለፈው ሳምንት ቃል በገባነው መሰረት ፍትህ ሬዲዮ በድረገጽ ወይም website አገልግሎት መስጠት ጀምራለች። የፍትህ ሬዲዮ ፕሮግራሞችና ጠቃሚ መረጃዎችን በፍትህ ዌብሳይት www.ፍትህሬዲዮ.ኮም ላይ እንደሚያገኙ ስናበስሮ ላቅ ያለ ደስታ ይሰማናል። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመድ በማስተላለፍ እስላማዊ ግዴታውን ይወጡ ይያልን ለዛሬ እዚህ ላይ እንሰናበታችኋለን። والسلام عليكم ورحمة الله ወበረካቱ። የእስልምናን ማስፋት ዘመቻ ያበቃል። በኔ ባንተ ባንቺ በእኛ ይጠበቃል። በኔ ባንተ ባንቺ በእኛ ይጠበቃል በኔ ባንተ ባንቺ በእኛ ይጠበቃል በኔ ባንተ ባንቺ በእኛ ይጠበቃል በኔ ባንተ ባንቺ በእኛ ይጠበቃል